السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أهلا وسهلا ومرحبا تفضلوا حياكم الله الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين وعلى آله وصحبه أجمعين أيها الإخوة والأخوات المستمعون والمستمعات السلام عليكم ورحمة الله وبركاته إن شاء الله تعالى فسيكون درسنا اليوم من كتاب بلوغ المرام من أدلة الأحكام من حديث 177 كبلوغ المرام من أدلة الأحكام حديث ቁጥር 177 ላይ እንነሳለን ማለት ነው اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين من يقرأ المثنى فليتفضل مشكورة أو مشكورة السلام ورحمة بسم الله وعن مطرف بن عبد الله بن الشخير عن أبيه قال رأيت رسول الله صلى الله عليه وسلم يصلي وفي صدره عزيز عزيز المرجل من البكاء أخرجه الخمسة إلا ابن ماجه وصححه ابن حبان طيب عزيز من اللي ترجموا لي قرطوت كمان እሺ وعن مطرف ابن عبد الله ابن الشخير مطرف ابن عبد الله ابن الشخير ያው አያቱ ማለት ነው عن ابيه كعبد الله ማለት ነው ከአባቱ عن ابيه ከአባቱ ስንል አባቱ ማን ነው ሙጠሪፍ አብዱላህ قال على رايت رسول الله صلى الله عليه وسلم የአላህን መልእክተኛ አይቻለሁኝ ይሰሊ እየሰገዱ ወይም ሲሰግዱ አይቻቸዋለሁ እና በሚሰግዱበት ሰዓት እንዴት ነበረ ያሉት ሲመስል وفي صدره عزيز كعزيز المرجل من البكاء وفي صدره درታቸው ላይ ነብዩ አለይሂ ሰላቱ ወሰለም አዚዙን ማ ድምጽ ይሰማ ምን አይነት ድምጽ ከ أزيز المرجل የብረት ድስት ወይም ደግሞ የቶፋ የተጣደ ቶፋ ማለት ነው ወይም የተጣደ ድስት ማለት ነው የሱን ፍላት ይመስላል ድስት ሲፈላ ታቀላችሁ እንዴት ነው ድምፁ ሴቶች ብረት ድስትን በሉት ዲስትን በሉት የሆነ ነገር ጥዳችሁበት ሲፈላ የሚያሳየው ወይም የሚሰማ ድምጽ አለ ሲንሿሿ ማለት ነው ልክ እንደዛ ደረታቸው እያለቀሱ ውስጣቸው خوف الله الله Subhanahu Wa Ta'ala መፍራት እየተሰማቸው ከለቅሶ የተነሳ ይህ አይነቱ ድምጽ ነበረ አዚዙን ድምጽ ከአዚዚል ምርጀሊ ከአዚዚል ቅድሪ ማለት ነው እንደ ድስት ድምጽ ሲፈላ እንደሚያሰማው እንደሚታየው ሚነል ቡካኢ ከለቅሶ የተነሳ ቡካ እና ቡካ ለውጣለው ቡካ ከሆነ ለለቅሶ ድምጽ ነው የሚሆነው ለሶቲ ሚነ ቡካው ሲለቀስ ለሚሰማው ድምጽ ይሆናል አፋቸውን ከፍተው አይደለም የሚያለቅሱት ያው ከውስጥ ከሳቀሳቸውና ሲሰማቸው የሆነ ድምጽ ይሰማል ደረት ላይ ማለት ነው እሱ ነው ቡካ ከተባለ ድምፁ ነው ቡካ ከሆነ ሐምዛ ሳንቀራ ቡካ ብለን ዝምካል እንባ ማለት ነው የሚሆነው ትርጉሙ طيب አዚዙን ድምጽ ይሰማ ነበር ከአዚዚል ምርጀሪ እንደ ድስት ፍላት ድምጽ ሚነል ቡካኢ ከማልቀሳቸው የተነሳ اخرجه الخمسه الا ابن ماجه ከابن ماجه ውጭ አምስቱም ዘግበውታል وصححه ابن حبان ابن حبان ሐዲሱን ጥሩ ነው ብለውታል ነው ሰሂህ ሐዲሱ ይሄ ሐዲስ ምንድነው የሚሰጠን ትርጉም ወይም ትምህርት የሚሰጠን ምንድነው ሶላት ላይ ያሾፉ እያሳቁ ሳይሆን የሚሰገደው ለቅሶ የተደባለቀበት ፍርሃት ኸውፍ ለአላህ ማለት ነው አላህ ዘንድ ራሱን ዝቅ አድርጎ በቃ ልክ ካነከታ ሊያስ ነብዩ አለይሂ ሰላም ان تعبد الله كانك تراه ነው ፊት ለፊት እንዳለና በቃ ፍርሃቱ እንደሚያስለቅሰው መስገድ ያለብን ማለት ነው ሌላው ሶላት ውስጥ የሚሰማ አንዳንድ የለቅሶ ድምጽ ውስጡን ለቅሶ እየመጣው ቁርአን ሲቀሩ ኢማሞች እንደሚያለቅሱት ማለት ነው የዚህ አይነቱ ድምጽ ሶላትን አያበላሸውም اذا كان من خشيه الله እየሳቁ አይደለም አላህ ከመፍራት መነጨ ለቅሶ ከሆነ ችግር የለውም ነው وان كان من غير خشيه الله ከሆነስ አላህ ያለ መፍራት ዝም ብሎ ከሆነሳ ሁለት ፊደል ከወጣ فبان حرفان بطولت ይላሉ وتقدم ان الصحيح ان مثلها ان مثل هذا الصوت لا يبطلها ولو بان منه حرفان ያው ሶሂሁ ሁለት ፊደል ቢወጣም حرف እንኳን ቢወጣ من خشيه الله ከሆነ አይበላሽም ሶላቱ ነው ሶሂሁ ሌላው ነብዩ አለይሂ ሰላቱ ወሰለም ከአላህ ጋር ያላቸው ሁኔታ ምን ይመስላል ነው በደንብ እየሰማችሁ ነው አልቃሹ ማናቸው ነብዩ አለይሂ ሰላቱ ወሰለም ደረታቸው ላይ ድምጽ የሚሰማው የነብያችን ነው ይህ ማለት اذا كان رسول الله صلى الله عليه وسلم يسمع لصدره عزيز كعزيز مرجل من البكاء الذي قال الله عنه غفرت لك ما تقدم ذنبك وما تاخر ያለፈውን የወደፊቱን ወንጀል ምርሃለው የተባሉ ሰውዬ ይሄን የጌታቸውን ፈርተው የሚያለቃቅሱ ከሆነ ይሄን ያህል ድምጽ የሚሰማ ድረስ የሚያለሱ ከሆነ እኛ በደቂቃና በሰኮንድ ወንጀል ላይ የምንዘፈቀው ሰዎች ምን አይነት ሶላት እየሰገድን ነው መገመቱ አያዳግትም ሌላው ان الصلاه موطن تضرع ሶላት ማለት ወዲ አላህ ሊተናነሱባት ፍርሃት ሊያሳዩባት ዱዓ ሊያበዙባት የምትገባ ኢባዳ ብትኖር ሶላት ነች ለምን لانها الصله بين العبد وربه በባሪያና በአላህ መካከል በፈጣሪ በአምላክ መካከል ያለችው አገናኝታ ገመድ ሶላት ነች وكلما قرب العبد من ربه ማንኛውም ባሪያ ወደ አለቃ ወደ ጌታው በቀረበ ቁጥር ازدادت رغبته ورهبته ከአላህ የሚከጅለው ነገር ከአላህ የሚፈራው ነገር እየጨመረ ይመጣል የሰው ሊበራቀ ቁጥር ነው ዝም ብሎ የጌታው ማንነት የማያውቀው እንጂ ወደ አላህ በቀረበ ቁጥር ማንነት እያወቀ እየወደደው ተስፋ እያደረገ ደግሞ ሊቀጣይ ይችላል እያለ ስጋትን እያደረበት ይመጣል ነው የሚለው ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዙና بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعن علي رضي الله تعالى عنه قال كان لي من رسول الله صلى الله عليه وسلم مدخلان فكنت إذا آتيته وهو يصلي تنحنح لي رواه النسائي وابن ماجه طيب وعن علي የሚቀጥለው ሐዲስ ላይ رضي الله عنه قال علي ابن ابي طالب የአቡ ጣሊብ ልጅ ናቸው አቡ ጣሊብና አብዱላህ ምናምን ናቸው የአልይ አባት አቡ ጣሊብ የነብዩ አለይሂ ሰላቱ ወሰለም አባት አብዱላህ ወንድማማቾች ናቸው ስለዚህ የወንድማማች ልጆች ናቸው ማለት ነው አልይ ማለት ነብያችን ያጎታቸው ልጅ ሲሆን እንደገና ደግሞ የልጃቸው ባል ነው የፋጡማ የመጨረሻ ልጃቸው ፋጡ ባል የነብዩ አለይሂ ሰላቱ ወሰለም የሷ ባል ነው ስለዚህ አልይ ማለት በጣም ለነብዩ አለይሂ ሰላቱ ወሰለም በዝምድናው ማረግ በአማችነቱም እንዲሁም በልዩ ሱሐባነትም ቀረቤታ ያለው ሰው ነው ስለሆነ ምን አለ ካነሊ ነበረኝ አለ ሚን ረሱልላህ ሰለላሁ ዐለይሂ ወሰለም ከነብያችን ዘንድ ነብያችን ቤት መድኸላኒ ሁለት የምገባበት ሰዓት ነበረኝ ነው ሁለት በር እንዳይመስላችሁ መድኸላን መግቢያ ሰዓት ማለት ነው ጊዜ ማለት ነው የምገባበት ሰዓት ለምሳሌ ከጧትና ከሰዓት ሊሆን ይችላል ማለት ነው ሁለት ሰዓት የምገባበት ነበረኝ የተፈረቀ ማለት ነው ፈኩንቱ ነበርኩኝ ኢዳ አተይቱሁ ሳቸው ጋር በሚመጣ ሰዓት ወሆ يصلي ሳቸው እየሰገዱ ከሆነ ተነህነ ሐሊ ያው ዘሎይ ገበማይ ሰው ቤት በር ላይ ሆኖ ሰላሙ አለይኩም ወራህመቱላህ ይላል አድኹል ይፈቀድልኛል ልግባ ነው የሚባለው ያን ጊዜ እየሰገዱ ከሆነ ተናህና ይልልኛል ማለት ነው ይስሉልኛል ምልክት ያሳዩኛል ነው ዋናው ያን ጊዜ እንግዲህ ፈቀዱ ማለት እገባለሁ ነው ወይም ደግሞ ግባ ለማለት ኡድኹል እርጅዕ ለማለት ሶላት ውስጥ ነኝ ማናገር አልችልም ነገር ነው ያን ጊዜ ወይ ይጠብቃል ማለት ነው رواه النسائي وابن ماجه نسائنا ابن ماجه ዘግበውታል ሐዲሱን እና ምን ይሁን ደረጃው ለሚለው الحديث مختلف فيه بعضዎቹ صحيح ነው ብለውታል ማን ነው ሐሰን ብለውታል ከፊሎቹም ጥለውታል አድክመውታል እብኑ ሰከን የተባሉት ዓሊም እብኑ ሒባን የተባሉት ሶሂህ ነውታል በይሃቂ ሰነዱ ላይም መስኑ ላይም እሽ مختلف فيه ነው አሉ ለምን አንድ አሁን ተነሐና ሐሊን ያለው ይሰሉልኛል ነው ሌላ ቦታ ደግሞ ሰበሐ ነው የሚለው ሱብሃንአላህ ይላሉ ማለት ነው ስለዚህ አንዱ ሰበሐ አንዱ ተነሐና ሁለቱ ትርጉማቸው ይለያያል ሰባሃ ሱብሃንአላህ ነው ተነሐና ደግሞ መሳል ነው ስለዚህ ሰነዱ ብቻ ሳይሆን መትኑ ላይ የተወሰነ خلاف አለው እያለ ነው አላየ ሐል ዙሮ ዙሮ ምልክት ማሳየት ይቻላል እሺ سيله علي بن ابي طالب قويه مع النبي صلى الله عليه وسلم فهو ابن عمه وزوج ابنته ومن اخص اصحابه واقربهم اليه لذا فله وقتان ياتي فيهما النبي في مسكنه እና ተነህነህ በሚለው ከወሰደውና ሐዲሶች ስናረገው ሶላቱስ መሳል ወለው ባነ ሚና ሐርፋን ሁለት ፊደል እንኳን ቢወጣ <clears throat> ስንል ማለት ነው ሁለት ፊደል ሊወጣ ይችላል ሶላቱ አይበላሽም ለምን ከተባለ ሚን ጂንስል ከላም አይደለም እህ እህ <clears throat> ማለቱ የንግግር ሚን ከላሚነት አይደለም ሌላው አንድ ሰው ቤት ጋር ስንሄድ ዘለም መግባት የለብንም ማስፈቀድ እንዳለብን ከሐዲሱ እንረዳለን የፈለገው ቀረቤታ ያለው ሰው ቢሆንም ልጅም ቢሆን አባቱ ቤት ሲመጣ አስፈቅዱ መግባት አለበት ለምን ያ አዩሃ الذين امنوا لا تدخلوا بيوتا غير بيوتكم حتى تستأنسوا እስከምታስፈቅዱ አለ ከዚያ ሙተሰሊሙ على اهلها በቤተሰቡ በባለቤቱ ላይ ሰላምታ እስከምታቀርቡ ይህ ነገር አስፈቅዶ ሰላምታ አቅርቦ መግባቱ ለእናንተ የተሻለ ነው የምታስተውሱ የምታስተውሉ ከሆነ ይላል ማስተዋል የምትችሉ ከሆነ ይሄ ጠቃሚ ነው ዘሎ መግባት ይጎዳችኋል ነው የሚለን አላህ እውነቱን ነው ይጎዳናል ቤት ውስጥ ያለ ሰው አይደለም የውጭ ሰው ቤተሰብ እንኳን አሁን ቢገባ አባትም ይሁን እናትም ይሁን ልታየን የማንፈልግበት ባህሪ ላይ ልንሆን እንችላለን ስለዚህ ቆርቆሮ አስፈቅዶ መግባቱ ለሁላችንም ጠቃሚ ነው ማለት ነው ሌላው ግባ ለማለት ስንፈልግ የኩኑ ለፍዝየን በቃል ግባ ادخل ነወር እንግዲህ እንደቋንቋችሁ በስልጠኛ በጉራገኛ ሆነ በማንኛውም በምታውቁት ቃላት ግባ ብላችሁ መናገር ትችላላችሁ ወዑርፍየን በዑርፍም በባህሩም ቢሆን በባህሉ ግባ ሳይባል ሌላም ቃል የሚጠቀሙ ከሆነ ይቻላል ማለት ነው እንደ አደቱ ነው የማስፈቀጃው የመፍቀዱ ምልክት በቃል መናገር ይቻላል በምልክትም ቢሆን ይቻላል ነው ለምሳሌ አንዳንድ ድርጅቶች ላይ ሲገቡ በመኪና ስንገባ ፍቃድ ስንጠይቅ ምንድነው የሚፈቀድልን የድርጅቱ በር ላይ ያው በሪሞት የሚከፈት ከሆነ በሪሞት ይከፍቱታል ሆነች አጉራ ነገር አለች ያው የሚያጉርባው እንደምትሏል አላየሃል ግባ ለማለት ያችን ነገር ማንሳት ነው በሩ መክፈትም ራሱ ግባ ማለት ነው እና እንደ ልምዱ እንደ ባህሉ ነው የሚወሰደው እንጂ ግድ በቃላት መገለጽ አይጠበቅም እያለ ነው አላያል ማረፈ عليه الناس ነው ሰዎች የተግባቡበትና እንደ ባህል ያደረጉት ነገር በቂ ነው ነው ሌላው ቤተሰባማ የሆኑ ሰዎች ሙስሊሞች እርስ በርሳቸው መጠያየቅ ተዋሱል ይባላል ዝምድና መቀጠል ተወዳጅ ነው በምን አንዱ አንዱን በመዘየር በመሰባሰብ በመጨዋወት ትንሽ ትልቁን በማክበር ትልቅ ለትንሹ በማዘን የሚያሳየው ማለት ነው አሁን እዚህ ጋር ነብያችን ጋር አለይሂ ሰላም የሚመላለስ የነበረው ማን ነው አለይ አሪፍ ቤተሰብናል ያው ካለው ከበሬታ የተነሳ እየመጣ ይዘይራቸው እንደነበረ በቀን ሁለት ጊዜ ማለት ነው ሌላው ወይ ደውሎ ነው የሚመጣው ወይ በዛ ተመጣለው ተልኮ ተነግሮ ነው ወይ ምን ጊዜም ለመጣት ፈልጋለሁና ምን ሰዓት ልምጣ ተብሎ ተጠይቆ ነው እንደው አሁን ማሙካች እያሉ ስራ እንዳያሳብሩ ማለት ነው ወዘን እንዲያረጉ ሰውየውን ይሄው አሊ በቀን ሁለት ጊዜ ገባ ነበር አሉ በቀን ሁለት ጊዜ ያ ጊዜ ተወስኖ ተሰጥቷቸዋል ማለት ነው ግን ገና እሱ ይመጣ ብለው ሶላት ነሽም አይቱም ሶላት መስገድ ካለባቸው ይሰግዳሉ እየሰገድም ከመጣ ሰዓት ደርሷል እሱም መጥቷል ያው ሳሉ ማለት ሐሉ <clears throat> ማለት አለሁ ነገር ነው አለሁ ማለት ደግሞ ግባ ማለት ነው ግን ምልክት ካላሳዩት ሴቶች ብቻ ሊሆን ስለሚችሉ ተመልሶ መህርና ያለበት ማለት ነው طيب يا ايها الذين امنوا لا تدخلوا بيوت النبي الا ان يؤذن لكم الى القران ካልተፈቀደላችሁ በስተቀር ነብዩ ቤት አትግቡ ان ذلكم كان يؤذي النبي فيستحي منكم والله لا يستحي من الحق ያው የሆነች ሴት አግብተው ምኑ ምኑም እየተባለ ሻይ ቡናው እየተባለ ሰዎች አልወጣሉ የዛን ቀን ደግሞ ተሎ ሰው ለቀቅ ሲያዩ የሚፈልገው እና እሳቸው ወሸት ውጡ አይሉ እንግዲህ ሙሽራ ደሩ ደሩ ነው የሚለው ዝምሮ ውስጥ ባይቀበረውም እና ሰዎች ዝም ብሎ ተቀምጠው ዝም ሲሉ ጊዜ ቁርአን ወቀሳ መጣ ለምን አልወጣችሁም ለምን ምግብ እስከሚዘጋጅ ምን እስከሚል ለምን ተጠብቃላችሁ ተሎ መውጣት ነው ያለባችሁ ምክንያቱም መዘግየታችሁ ነብዩን ይረብሻቸዋል እሳቸው ደግሞ ውጡ ለማለት ሀያ ይዛቸዋል ፈየስተሒ منكم ግን እኔ ነገርኳችሁ ሰሙ ከሆነ እያለ ነው አላህ والله لا يستحي من الحق አላህ ሐቅ ከመናገር አፍሮ የሚተው ነገር ስለሌለ ወጣ ማለታቸው የተሻለ ነው ብሎ ነገረን ማለት ነው ስለዚህ ማንኛውም ቦታ ሄደን መቆየታችን የማይፈልግበት ሰዓት ሊሆን ስለሚችል ተሎ መውጣት መምረጥ አለብን ነው በተለይ ሙሽራ ላይ ሲህባቡ ሶላት ናፊላ ፊል በይት ትርፍ ሶላትን በቤት መስገድ ይወደዳል በሸሪዓችን የሆነ ነብያችን አለይሂ ሰላም ሶላት ላይ ከሆነው ያው ይሰሉልኝ ነበር ማለቱ ሱና ያበዙ ነበር ቤት ማለት ነው ቤት እኮ መስጊድ አይደለም فإن الصلاه فيها نور ተብሏል ቤት ሱና ማብዛት ሶላት ማብዛት ብርሃን ነው የሚሰጣት ايها الناس صلوا في بيوتكم فإن أفضل صلاة المرء في بيته الا مكتوبه ብለዋል እናንተ ሰዎች ወይ እቤታችሁ ላይ ስገዱበት ፈርዱን አይደለም ፈርዱን እዛ መስገድ የሰነፎች ነው ሱና ሶላት ስገዱበት የሰው ልጅ ከሚሰግደው ሶላት ትልቁ ማለት እቤቱ ነው ባይሆን ኢለል መክቱባ ፈርድ ሶላት ሲቀር መስጊዱ ከሚሰገደው ሱና እ ቤት የሚሰገደው ሱና ይበልጣል ነው ቡኻሪ ሙስሊም የዘገቡት ሐዲስ ነው ባይሆን ተራዊህ ሳል ትሩ ነው ሰው ተራዊህ ያለ ይሄዳል ቤት አይሰግድም ተራዊህ ደግሞ ምን ሱና ነው ለምን ነው ከተባለ ሐፊዝ የሆነ ሰው መስገድ የቻለ ሰው በረጅሙ እዛው ቤቱ ቢሰግድ ይመረጣል ግን የኔ ቤቴ ቁርአን ያልሐፈዘው ቁርአን በሐፈዘው ሄዶ ቢሰግድ የተሻለ ይሆናል ከሚል አንፃር طيب ቅሩ وعن ابن عمر رضي الله عنهما قال قلت لبلال كيف رأيت النبي صلى الله عليه وسلم يرد عليهم حين يسلمون عليه وهو يصلي قال يقول هكذا وبسط كفه أخرجه أبو داود والترمذي وصححه عبد الله بن عمر ከሳቸው ተዘገበ እሳቸው ምን አሉ قلت لبلال ለቢላል አልኩት ይላሉ አብዱላህ ኢብኑ ዑመር كيف رايت النبي صلى الله عليه وسلم ነብያችን እንዴት ነበር ያያቸው የሩዱ ሲመልሱ عليهم በሱሐቦች ላይ حين يسلمون عليه صحابته السلام عليكم يا رسول الله በሚሏቸው ሰዓት وهو يصلي እሳቸው እየሰገዱ ባሉበት ሰዎች ሰላምታ ሲያቀርቡላቸው ይመልሱ የነበረው በምን መልኩ ነበር ያያቸው ሲንገረን አስረዳን ብዬ ቢንጠየኩትና ይላሉ አላህ ነው قال بلال አለ يقول هكذا يقول ዝቦታ ላይ يفعلوا ማለት ነው እንደዚህ ያደርጉ ነበር እጃቸውን ብሮ ይናገራሉ ማለት ሳይሆን እዚህ ጋር ይፈعلوا هكذا እንደዚህ ይሉ ነበር ወበሰጦ ከፈሁ መዳፉን ዘርግቶ አሳየ ትክክል አኑን ጀዛከላ ኸይር የሰላም ተመለዋወጫ የታወቀ ነው አንተ ሰላም ሲለን ድምጹን ማንሰማው ከሆነ እጁን የሚያነሳው ሶላት ውስጥ መናገር ስለሌለበት ያው ሰላምታ ከቀረበለት በእጁ ምልክት ማሳየት ያለበት ማለት ነው። ይሄው ረሱል አለይሂ ሰላም እንደዚህ ያደርጉ ነበር ይያሉ ቢላል አخرجه አቡ ዳውድ ወትርሚዚዩ አቡ ዳውድና ትርሚዚ ዘግበውታል ወሰሐሐሁ ሐዲሱን ጥሩ ብሎታል ማን ትርሚዚ አቡ ዳውድ መዘገብ ነው ትርሚዚ ግን ዘግበውም ለሐዲሱ አስተያየት ሰጥተዋል ይላል ነው ጥሩ ብለው እሺ ምንድነው እዚህ ጋር ከይፈ የምትለው እስቲፋም ነች እዚህ ጋር አንዳንድ ጊዜ ሸርጥያ ሆና ትመጣለች እዚህ ጋር ግን ሸርጥያ ሳኮን እስቲፋም ነች ከይፈ እንዴት ነበር ያየኸው በምን መልኩ ነበር ያየኸው ማለት ነው ከይፈ رايت النبي ከዛ እንዴት እንዳየ ተናገረ ማለት ነው ቀውል የሚለው ለማይነገር ነገርም በመጃዝ ያው በምልክት ማሳየቱ እንደመናገር ተወስዶ ቀውል ይባላል ከላም ይባላል በፉቃሃዎች ዘንድ ከላም ማለት ሁሉ ማፋመ ቢሸይ አንዳችን ነገር ሁሉ ትርጉም የአንድ ነገር ትርጉም የሰጠ ከላም ይባላል ፉቃሃዎች ዘንድ እጁን ማንሳቱ አሁን ትርጉም ሰጥቷል طيب እንደ እንደ ነህዮች ወይም ደግሞ እንደ ግራመር ከሆነ ግን ከላም የሚሉት በምላስ የሚነገረውን እንጂ ይሄ መንገድ ላይ የሚጻፉ ወደ ቀይ ሄድ ወደ ግራ ሄድ ወደ ዝንዳ ከር በዝንዳ ታልፍ የሚለው ምልክት ይሄ ከላማ አይሉትም ማለት ነው የወጅ ማንሳታቸው ግን አሁን ቀውል ተብሏል ይያለ ነው በመጃዝ ነው እሺ እዚህ ጋር ብዙ ነገሮችን እንወስዳለን ከዚህ ሐዲስ ምን ምን እንደምንረዳ ያሰቡት ሁላችሁ ባትናገሩትም ከዚህ ሐዲስ ምን ተረዳህ ምን ተረዳሽ ብንባል የምንመልሰውን ነገር ማየት ነው ሐዲሱ የተነገረበት ነብዩ አለይሂ ሰላቱ ወሰለም ወደ ቁባ ይሄዱ ነበር ቁባ ያው ለመድና ቅርብ ቦታ ነው አይታችሁ ከሆነ እዛ እየሄዱ ይሰግዱ ነበር ሱና ማም እና ሱኑ ቁባ የቁባ አካባቢ ነዋሪዎች ካንሳሮች የሆኑት ነብዩ አለይሂ ሰላቱ ወሰለም መጡ መስጊድ ሲባል ይመጣሉ ይዘይሯቸው ሲመጡ ሶላቱ ሲያገኟቸዋል ሶላት ውስጥ ናቸው ብሎ አይመለሱም ፈካኑ ይሰልሙ አሰላሙ አለይኩም ያ ረሱላህ ይሉ ነበር ወካን ይርዱ عليهم ባሲጦን ከፈሁ መዳፋቸውን ዘርግተው በማሳየት ሰላምታ ይመልሱ ነበር ይሽሩ ቢሃይላ ረዲ ሰላም ማለት ነው እና ያን ጊዜ ሰላምታ ሲመልሱ እንዴት ነበር አያያቸው ሲያንተ ንገረኝ ብለው አብዱላህ ኢብኑ ዑመር ናቸው ጠያቂው እሳቸው የሉም ማለት ነው ያየው ቢላል ነው ማለት ነው ነገራቸው ይላል ሱሐቦች ራሳቸው ሄደው መማር ከቻሉ ሄደው ይማራሉ ሄደው መማር ካልቻሉ ሄዶ የተማረውን ሰው በተማረው መልኩ ባየው መልኩ ይጠይቁታል እነሱም አብረው እንዳየ ሰው ይሆናሉ ማለት በኋላ እና ይሄ ሀዲስ የሚያመለክተው ሶላት ውስጥ ሆኖ ሰላምታ ቢቀርብልን መለስ ያለብን በእጃችን እንጂ በመላሳችን አይደለም አንደኛ ከውጭ የመጣው ሰው እየሰገደ ያገኘውን ሰው ሰላምታ ማቅረቡ ይቻላል ሁለተኛ መላሹ በጥቅሻ ማድረግ አለበት ጥቅሻው ትርጉም ሰጪ ቢሆን እንኳ በራሱ ሊወዘውዝ ይችላል ወይ በእጁ ወይ በአይኑ ጥቅሻ ሊያሳይ ይችላል ያው ሶላቱ አይበላሽም ነው ለምን حركه قليله لحاجه لا تبطل الصلاه ወሳኝና አስፈላጊ የሆነች ትንሽ እንቅስቃሴ ሶላት ውስጥ ሶላቱን አታበላሽም ይሆጃቸውን ዘርግተዋል ያውም ለአንድ ሰው እንኳን አይደለም ብዙ ናቸው አይደል حين يسلم عليه يسلمون ያለው يسلمون ደግሞ ለብዙ ነው የሚያሳየው ለብዙ ወንዶች ስለዚህ ለዛ ሁሉ መለሱ ማለት ሶላትን አላበላሽም ከተባለ الحركه في الصلاه للحاجه ይቻላል ነው የሚሰግድ ሰው ሰላማት ይቻላል ይሄን ማየነው المذهب لا يكره السلام على المصلين እየሰገደ ያገኘን ሰው ሰላምታ ብናቀርብለት አይጠላም ብለዋል ለምን ከተባለ ይኸው የቁባ ሰዎች ነብያችን ላይ ሰላምታ አቀርበው በእጃቸው ምልክት አሳይተዋል ክልክልነትን አልተናገሩም የዛን ጊዜ ሐዲሱ የሚያሳየው ይሄን ነው ያለው ነዋዊ እንደውም ማሙ ማሊክ ማሙ ሻፊ ማሙ አህመድ يستحب رد السلام من المصلي بالاشاره በጥቅሻ ሰላምታ መመለሱ ይወደዳል ብለዋል ነው ለምን ብለዋል ይሄ ሐዲስ ያሳያልና ካነ ይሽሩ ፊ ሶላቲ ተብሏልና አሉ ሌላው የነብዩ አለይሂ ሰላቱ ወሰለም እ ስነ ምግባራቸው ምን ያክል ያማረ እንደነበር ሶላት ውስጥ ለቅሶ የሚቀላቀልበት ሶላት ነው ይሰግዳሉ የተባለው የጨዋታ ሶላት አይደለም ወመዓ ذلك ግን ለሱሐቦቻቸው የሚሰጡ ክብር እዚች የሚወዱ ሶላታቸው እንኳን ሆነው በጥቅሻም ቢሆን በእጅም ቢሆን ሰላምታ ይመልሱ ነበር ማለት ነው ቁርአኑም واذا حييتم بتحيه فحيوا باحسن منها او ردوها ያለው ሰላምታ ሲቀርብላችሁ በተሻለ ሰውየው ካቀረበላችሁ የሰላምታ ቃል የተሻለ በሆነ መልኩ መልሱ ድምጽን ከፍ በማድረግ ሊሆን ይችላል ቃላት በመጨመርም ሊሆን ይችላል ማለት ነው እና ሰጋጅ የሆነ ሰው መቼም መናገር ስለማይችል የመጨረሻ ይችላል የሚባለው ጥቅሻ ማሳየት ነው ይሄው ጥቅሷ ሳይተዋል ነው ሌላው መስጊድ ቁባ እየሄዱ መስገድ ተወዳጅ ነው ቁባን መስጊድ ሄዶ ዘይሮ ረካትን የሰገደ ሰው ምንድነው የተባለው የምን ያህል ደረጃ ያገኘን ተባረስ የሚያስታውሰኝ ቁባ ሄዶ ረካዓትን የሰገደ ሰው ፈካነማ ስንት ዑምራ አንድ ዑምራ እንደሰራ ይታሰብለታል አጅሩ የዛን ያክል ነው ነው ይሄ ማለት ዑምራ ያሰራው ሰው ዛህዱ ረካዓት የሚሰግድ ዑምራ ያስፈልገው ማለት እንዳይመስላችሁ ኡምራ ሰርቶ የሚገኝ አጅር አለ እዛ ሄዶ ደግሞ ረካሴ ሰግዶ መንጣት እንደዛው አጅር ያሰጣል ማለት ነው አንዱ ምንድነው የጠየቀኝ ረመዳን የረመዳን ኡምራ እንደ ሐጅ ነው ተብሏል ሴትና እንደም የጠየቀችኝ ስለዚህ ሀገር ልገባ ስለሆነ እንደ ሐጅ የሚታሰብልኝ ከሆነ እስከ ረመዳን ጠብቄ ዑምራዬን ሰርቼ ወደ ሀገር ልገባ ወይ አለችኝ ያሰበችው ያው እንደ ሐጅ ቆጠራ ሲባል ሐጅ ዋጅብነቱ ይሰግዳል ይሄም መቅጣል ነው ይመስላል ያማ ቢሆን ሐጅ ግፊ መች እንጋፋ ነበር ስለዚህ አጅር ያሰጣል ማለት እንጂ ያንን ይሸፍናል ማለት አይደለም ሐጃችን ከወጀብን ይወጅብናል ካልወጀብ አልወጀብን ይሄን ማድረግ እንደዚህ አድርጋል የዚህ ያክል አጅር ያስገኛል ማለት ያን ነገር ይሸፍነዋል ማለት ሳይሆን እንደዛ አጅር ያሰጣል ማለት ነው طيب እና መስጂድ ቁባ ነብያችን አለይሂ ሰላቱ ወሰለም እየሄዱ ይሰግዱበት ነበረ አላህም በቁርአን ለመስጂዱን ኡሲሰ على التقوى من اول يوم احق ان تقوم فيه ብሏቸዋል ለመስጂዱን ኡሲሰ على التقوى አላህም በመፍራት ላይ የተመሰረተ መስጊድ من اول يوم እንደው ሀ ተብሎ ሲጀመር አላ ተቅወላህ የተመሰረተ የሆነው መስጊድ አሐቁ አን ተቁመ ፊ በጣም የተገባ ነው እዛ ገብተ ልሰግድበት ብሏቸዋል ያ ረብ እሺ ሱረቱ ተውባ ነው ይሄ ሌላ حرص ابن عمر يا عبد الله بن عمر ጉጉት ለምን የነብያችን አለይሂ ሰላቱ ወሰለም ሱና ለማወቅ ለመከታተል ምን ያህል ይተጋና ይደክም እንደነበረ ያመለጠውን የተገኘውን ሱሐባ እየጠየቀ እኮ ይሰራ ነበር የአብዱላህ ኢብኑ ዑመር በጣም ከባድ ነው ሐጅ ሲሄዱ አደሩባት ቦታ ያድራል ሽንት ቤት ተጠቀሙ ላይ ይጠቀማል ተሰገዱባት ቦታ ሰግዶም የሚሄደው አብዱላህ ኢብኑ ዑመር ሱናን ከማክበር የተነሳ እሳቸው ሸንበት ቦታ ያዳሽኑ የሚል እኮ የለም ይሄን ያህል ሸራሽን ተባቃ አይደለም ግን ቢሆንም ይልና እዛች ቦታ ሄዶ ያን ነገር ያደርጋል ማለት ነው ሱብሃንአላህ እኛ ግን የሱና ነው ስሩት አንፈልገውም ይሄ ቢዳ ነው አትቅረቡት እሱን አንለቅም ነው ምንለው ተቃራኒ ነው በተጨባጭ የሚየው ማለት ነው ወንዶች ጽማቹን አትንኩ ቀድሞ ቀመሳችሁን አሳጥሩ ሲባሉ በተቃራኒውን እንሰራው ሴቶች ልብስ አስረዝሙ ወንዶች አሳጥሩ ሲባል በተቃራኒው ብዙ ነገር መጥቀስ ይቻላል طيب በሚቀጥለው ሐዲስ وعن أبي وعن أبي قتادة رضي الله تعالى عنه قال كان رسول الله صلى الله عليه وسلم يصلي وهو حامل أمامة بنت زينب فإذا سجد وضعها وإذا قام حملها متفق عليه ولمسلم وهو وهو يؤم الناس في المسجد الله أكبر أبو قتادة يتبع له صحابي رضي الله عنه ስራውን አላህ ይወደልህና ቃለ አለ ምን አለ ካነ ረሱላህ ሰለላሁ ዐለይሂ ወሰለም ይሰሊ ነብያችን ይሰግዱ ነበር አዎ ይታወቃል መስገዳቸው ግን ሲሰግዱ ለየት ያደረጋች ነገር ነው ወሆ ሐሚሉን ተሸክመው ማለት ወሆ እርሳቸው ሐሚሉን ተሸክመው ወይም አቅፈው ኡማማ ኡማማ የተባለችውን ህፃን የማነት ኡማማ ቢንተ ዘይነብ አለ በእናት ነው እንደሚጠራው አባት ሀገራችን የሚጠራው የዘይነብ ልጅ አለ አባት አላት የምታወቅ ግን በጣም ታዋቂዋ ዘይነብ ስለሆነች ያን ለመግለጽ ፈልጎ ነው እንጂ አባቷ አቡል ዓሲ ኢብኑ ረቢዕ ነው طيب የዘይነብን ልጅ ኡማማ ትባል ነበርና እሷን አቅፈው ሰግደዋል ታዳ ልጅ አቅፎ ሲሰገድ እንዴት ነው ሱጁድ ይመቻል እንዴ فاذا سجد سجود በሚያደርጉ ሰዓት ወضعها መሬት ላይ ቁጭ ያደርጓታል ማለት ነው እሷን ቁጭ አድርገው ሱጁድ ያረጋሉ ከዚያ አቅፏ ደግሞ ይነሳሉ ወይዳ قام አለ በሚቆሙ ሰዓት ሐመለሃ ያቅፏታል ወይም ይሸከሟታል متفقون عليه البخاري ومسلم እንደ ሙስሊም ዘገባ ወሆ የኡሙ الناس في المسجد بوال እቤታቸው ይሱና እየሰገዱ እንዳይመስላችሁ መስጊዱ እያሰገዱ ነው እየሰገዱ ነው እያሰገዱ ባሉበት ሰዓት ነው አንድ ኢማም ሊሆን እኛ ባለንበት ሰዓት ልጅ ሩጦ ቢመጣ ሶላት ውስጥ አይደለም ማቀፍ ኢማሙ አጠገብ ቁጭ ብሎ ብናየው የሚሰማን ስሜት ሌላ ነው እሳቸው ግን አቅፈው እንደውም አንድ ጊዜ ስጁድ አድርገው ዝም አሉ ቆዩ በጣም ሰውም ያ አላህ አክበር ካላሉ አይነ ሰማይ ተደፍቶ ዝም አለ ኋላ ላይ ልጅቷ ላይ ላይ ተደፍታብኝ ነው እኮ እሷን ትላ ለማለት ነው ያሉበት አጋጣሚም አለ ሐሰንና ሁሰይን እየخطቡ ኹጥባ ላይ ሲመጡ ያሳዩት የነበረ ሐረካት ነው በነብያችን አለይሂ ሰላቱ ወሰለም ይሄ ሁሉ ምንድነው ለዛ ለተከታው ህዝብ ንቀሽ ምናምን እንዳይመስላችሁ ትምህርት ነው ለቤተሰቦቻችን የምንሰጠው ክብር እዚህ ደረጃ መድረስ አለበት ሶላት ውስጥ እንኳን ቢመጡ ልጆች ሊታቀፉ ይገባል ነው እድሜ ልካቸውን ልጃቸው የማያቅፉ ወንዶች እንዳል ታቃላችሁ አይደለም ሶላት ውስጥ እቤታቸው ጭራሽ የማያቅፉ ወንዶች አሉ የተለፈው ማያቀኑ በሏቸው ነብዩ አለይሂ ሰላቱ ወሰላም ሶላት ውስጥ የልጃቸውን ልጅ አቅፈው ይሰግዱ ነበር ሱጁድ ላይ ኳልመች ሲል አስቀምጠው ሱጁድ አድርገው ሲነሱ ይዘዋት ይነሱ ነበረ ዘይነብ ቢንቱ ሰለላሁ ዐለይሂ ወሰለም توفي سنه 8 من الهجره ሂጅራው ላይ 8ኛው ዓመተ ሂጅራ ላይ ነው የሞተችው እቺ ኡማማን ግን ያዋት ህፃን ነሽ በዛን ሰዓት ተዘወጀት በአሊ ኢብኑ አቢ ጧሊብ ኋላ ላይ አሊ ኢብኑ አቢ ጧሊብን አግብታ እቺ የምትታዘዘችው ማለት ነው እዚህ ጋር ብዙ ትምህርት ወሰዱ አሊ የማን ባል ነው ብለናል የፋጡማ የነብያችን ልጅ አሁን ደግሞ ኡማማ ምንድና ብለናል የነብያችን የዘይነብ የልጃቸው የዘይነብ ልጅ አልይን ኋላ ግብታ ነበረ አልይ ለኡማማ ምኗ ነው የናቷ የእህት ማለት ነው ይሄ ግን እንደሚቻል መሆን እንድታቁብየ ነው አሊ ኢብኑ አቢ ጣሊብ ሲገደሉ እንደውም እሷን እንደያዙ የተገደሉት ይባላል ኡማማን ከዛ በኋላስ እሳቸው ሲገደሉና ሲሞቱ አልይ ማናገባት አልሙጊራ ابن ነውፈል ابن الحارث ابن عبد المطلب እሳቸው ቤተሰብ ነው ራሱ አልሐሪስ ابن عبد المطلب የነብያችን አለይሂ ሰላም ያጎት ልጅ ነው ማለት ነው የምንድነው አልሐሪስ አጎታቸው አልሐሪስ ኢብኑ አብድ ሙጠሊብ አብዱላህ ኢብኑ አብድ ሙጠሊብ ናቸው ስለዚህ የቤተሰብ ያው ቤተሰብ ያገባትም ከፈታትና እዳውን ከጨረሰይ ማግባት ይቻላል ለምን ወንድሙ አይሆንም ማለት ነው የፈታትና እዳውን የጨረሰችው ሸሪዓችን እዚጋ አያጠብቅም ባህላችን ግን በጣም በጣም በጣም የራቀ ነው እንደው ቢያንስ እንኳን አለመጋባታችን ችግር የለውም አንዱ ጨክኖ ሲያገባ ባልተጣላል ጭራሽ መነጋገር የለ አረ እንደውም ክስም ይመሰርታል በሀገራችን እንደውም ከዚህ ቦታ እስከዚህ ቦታ አንድ ሰው ቢፈታ እዛ ውስጥ ያለ ሰው እንዳያገባት ብለው የሚደነግጉ ሰዎችም አሉ አላየሃል ሶላት ውስጥ ሆኖ ልጅን ማቀፉ ማስቀመጡ ማንሳቱ ሶላትን አላበላሸም ነው ኢማም ሆኖ እንደዚህ ከሰሩ ብቻ እየሰገዱማ ደግሞ የተሻለ ቀለል ያለ ይሆናል ማለት ነው ኢማም ናቸው ያውም ፈርድ ሶላት ላይ ነው ሱና እኮ አይደለም ነው ያው ባለፈው እንዳየነው ሱና ላይ ከሆነ ፈረሳ ወይም ግመሏ ወደ ዞረችበት ይሰግዳሉ ብለናል ፈርድ ላይ ከሆነ ይወርዳሉ ብለን ነበረ እዚህ ጋር ሶላት ላይ ያቀፋት ሱና እኮ እንዳይመስልህ ለማለት ነው ሌላው ልጅ ሊነጀስ ይችላል አይደል ይሸናሉ ምን ይላሉ ብዙዎችም የጥርጣሬ ቦታ ናቸው ቢሆንም ግን መንካቱ እነሱን ያው አይነጅስም ማለት ነው ለምን አስሉ ጧራ መሆናቸው ነው መነጅሳቸው እስካልተረጋገጠ ድረስ መንካቱ ችግር የለውም ነው ፈለየቂኑ ላይዝሩ ቢሸክ መጀመሪያ ሲይዟ ሲመጣ ወይም ይዟ ሲመጡ ጧራ መሆኗን ከሆነ የሚያውቁት ያው ጧሃራናት ናት የሚለው የሚወሰደው ነጃሳ እስካልሆነችና እስካልታየ ድረሳ ማን ነው ጧሃራነቷ ይታወቀ ልትነጀስ ትችላለች ብለን አንድ ነገር አንተው ለምሳሌ ውዱ አለን ውዱ ማረጋችን እርግጠኛ ነን ውዱአችን ግን ይጥፋ ይጥፋ ረሳ ነው እንዳለ ነው የምንወስደው ውዱ ማረጋችን እርግጠኛ ስለሆነ ጠፍቷል አልጠፋም ተብራሻል ተብሎ ጥርጣሬ ነው فاليقين ላይዙ يزول بالشك ነው ሌላው ተዋዱዑ ነብይ የነብዩ አለይሂ ሰላቱ ወሰለም መተናነስ የጸባያቸው ማማር የስነምግባራቸው ማማር እዝነታቸው ለትልቁ ለትንሹ فصلوات الله وسلامه عليه فهو قدوه في حسن الخلق በጸባይ የሁሉም አርአያ ናቸው በእዝነት በጣም አርአያ ናቸው በተለይ በተለይ ለድካማ ለህፃናት ሸሪዓችንም ሶላት ገብተ ልጅ እንዳነካ አለ ማለቱ ማቅለሉን ያሳያል ነው ሌላው አንድ ضعيف ሐዲስ አለ እዙ ማሳወስ የምፈልገው ልጅንና እብድን ከመስጊድ ያረቁ የሚል ነገር አለ ጀንቡ መሳጅደኩም መጃነኩም ነገር የሚል ነገር አላቸው دخول الاطفال የልጆች መስጊድ መግባት ያው ሰጋጁን ይረብ በጣም መረበሻቸው ያልተፈጠረ ችግር የለውም ነው ግን ሶላት በጣም የሚያበላሽ የሚነጅ ከሆነ ያ ያጥያቀ ነው በአሁኑ ሰዓት ደግሞ ያው እንደማይነጅሱ የታወቀ ነው አንድ አንድ ልጅ በጣም ረባሽ አለ ጭራሽ የሚሰግደው ሰግድ ማለት ያ ከሆነ ያጥያቀ ነው <clears throat> እሺ ሌላው ሶላት ያለ እንቅስቃሴ ላስታውስ እንፈልገው ሶላት ውስጥ ያሉ እንቅስቃሴዎችን ዑለማዎች ወደ አራት ይከፍሏቸዋል በደንብ ተከታተሉ ሶላት ውስጥ የምናሳያቸው እንቅስቃሴዎች ሐረካዎች ለአራት ይከፈላሉ ያው ከተገኙት መረጃ አንፃር ሲታይ ማለት ነው አንደኛው ሶላትን ያበላሻል ሶላት ውስጥ ያለ እንቅስቃሴ ሶላት የሚያበላሻል እሱ ምንድነው العمل الكثير المتوالي لغير الضروره ያላስፈላጊ ተከታታይነት ያለው ብዙ ስራ መስራትና መንቀሳቀስ ሶላት ውስጥ ሶላት ያበላሻል ያውም ደግሞ لغير مصلحه الصلاه ከሆነ ለሶላት ጥቅም ተብሎ ሳይሆን ከዛ ውጭ ሆነ ዝም ብሎ እንደው እጁን የሚያውለበልብ ሰው ይኖራል ያልበላውን የሚያክሰው ይኖራል በተከታታይ በተከታታይ እንደዛ ያለው ሰው ያላስፈላጊ ተከታታይ ብዙ እንቅስቃሴ ከሆነ ሶላቱ ይበላሻል ሁለተኛው እንቅስቃሴ ሶላት ውስጥ መፈጸሙ የሚጠላያና ግን ሶላቱን የማያበላሽ ነው እሱም ያላስፈላጊ ትንሽ ትንሽም ቢሆን እንቅስቃሴ ማድረግ ለሶላቱም ጥቅም አይደለም ለምሳሌ እጃቸውን የሚያንኳኩ ሰዎች አጣውም ጠሽጠሽ የሚያርጉ ሶላት ውስጥ ገብተው ሶላት የገቡ ማይመስላቸው ያሁን ሐረካ ነው አበስ ነው ጫውታ ነው አንዳንዱ ልብሱን የሚቋጥር አለ ጥምጣሙን ማም የቆጠረ ምናምን ሶላት መሆን የሚረሳ ማለት ነው እነዚህ ነዚህ አሁን ሶላትን አያበላሹትም ነገር ግን ኹሹን ስለሚያጠፉት ሶላቱ ሩህ ይሆናል ማለት ነው ደግሞ ያላስፈላጊ መሆን ነው አስፈላጊ እንኳን ቢሆን ممكن እንግዲህ በሴቶችን ባናያቸውም ሻርብ ምናምን ሊኖር ይችላል ሶስተኛው አልሐረከቱ ሙባሃ ያልተፈቀደ ያልተፈቀደ እንቅስቃሴ የሚባል አለ ነው የተፈቀደ ማለት ሙባህ ነው ሙባህ ማለት ማያበላሽ ማይጠላ ጥሩ ማይባል ነገር ማለት ነው እሷ ምን ወሄል የሲረቱ ትንሽ የእንቅስቃሴ ሆና አልፋ አልፋ የምትታይ ማለት በተከታታይ ሳይሆን አልፎ አልፎ ሶፍ ሰው ከፊታችን ያለው ሶፍ ሲጠፋ እኛ ሄደን ለመግጠም አንድ ረዘማ ግን አንዴ ነው የምንራመደው እርምጃ እንዳይበዛ ማለት ነው እ 3 4 ከ3 በላይ እርምጃ ከሄደ ሶላት ይበላሻል ያሉ ዑለማዎች አራተኛው የሚፈቀድ እንቅስቃሴ አለ የሚፈቀድ እንቅስቃሴ ለምሳሌ ከሶላቱ ጋር ተያያዥነት ያለው እንቅስቃሴ ወይም መንገሳቀሳችን የሚያስመሰግን ምን ይመስላችኋል ሶላት ውስጥ ሆኖ እንቅስቃሴ የተፈቀደ መሽሩዕ የሆነ ወይም ለሶላቱ ሲባል ለሶላቱ ጋር ተያያዥነት ያለው ምን ይመስላችኋል ነፍስ ለማዳን እሺ አዎ ትክክል ነው የሆነ ነፍስ ሊጠፋ ሲል ለማዳን በር ለመክፈት እዛው ቅርብ ከሆነ ብዙ ካራቀ ተፈቅዷል ሶላተል ኸውፍ ሰዱት የፍርሃት ሶላት የሚባል አለ አይደለ ኢማሙ ጋር አንድ ረካ ሰግደው ይሄዳሉ እኮ ዘብል ይጠብቁ ደሞ እነዛ ደሞ ሲያበቁ ደሞ እንሽ ደሞ ይሄዳሉ ይመጣሉ ሶላት ውስጥ ነው የማየት እንቅስቃሴ አለ ይሄ መሽሩዕ ነው የአይት ሸሪዓው የደነገገው የፈቀደው ነው ችግር የለውም ነው አንደኛ ለዶሩራ ሊሆን ይችላል ወይ እንቃዲ ገሪቅን ሊጠፋ ያለን ሰው ወደ ሊገባ ያለን ወይ ምሳሌ በላ ያለን ሰው ለማዳን ወዘተ ወይም የሶላት ኸውፍን ይመስል መሽሮም ሆኖ ወይ ለመስላት ሶላትም የሆነ ማለት ነው ስለዚህ አራት ከፈል ነው ምን ምን ብለን አንድ ሶላት የሚያበላሽ ብዙ እንቅስቃሴ ያላስፈላጊ ለጥቅም ሰጪ ያልሆነ ያበላሻል ትንሽ እንቅስቃሴ ሆኖ ያላስፈላጊ ግን ትንሽ ነው እንቅስቃሴው ሶላት ውስጥ ሶስተኛው ትንሽ እንቅስቃሴ እሷም ሙባህናት ችግር የለውም ነው ሙባህስ ትንሽ እንግስቃሴ አንድ ወይም ሁለት እርምጃ ብቻ <clears throat> አራተኛው ለችግር መንቀሳቀስ የተፈቀደበት የሆነው ማለት ነው ቀጥሉ وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم اقتلوا الأسودين في الصلاة الحية والأقرب أخرجه الأربعة والصححة وابن حبان بارك الله فيك وعن أبي هريرة كساتو تزقب رضي الله عنه قال قالوا قال رسول الله صلى الله عليه وسلم يا الله ملكتنا قالوا اقتلوا ግደሉ አልአስወዳይን ሁለት ጥቁር ነገሮችን ሁለት ጥቁር ነገር አይታችሁ እንዲያትለቁ ግደሉ ተፈቅዶላችኋል መቼ ከሶላት ውጭም ሆነ ሶላት ውስጥ አሁን ነው ፊሶላት ነው ይያልን ያለው ሶላት ውስጣ አልሐየት ወልዓቅረበ በፈታ ነው የምናነበው ለምን መሰላችሁ اقتلوا الحيه والعقرب እንደተባለ ነው የሚወሰደው አልአስወደይን የሚለው መፍዑል ይባላል ተሳቢ ወይም ተሰርታ ምንለው በግራመሩ ስለዚህ የዛ ለውጥ ስለሆነ አልሐየተ والعقرب የሚለው በደል ይሉታል ወይም ለውጥ ይሉታል ስለዚህ ያኛው አስወደ መንሱብ ነው አላመተ ነስቡ ግን በሐረካ አይደለም እንጂ ሙሰና ስለሆነ በያ ነው አላመተ ነስቡ ማለት ነው እዚህ ላይ ግን አልሐየተ ላይ ግን በፈታ ነው የምናነበው እባብና ጊንጥን ግደሉ ተብሏል اخرجه الاربعات وارات ዘግበውታል وصححه ابن حبان ابن حبان حادثን ጥሩ ብሎ አስምሮበታል طيب በርካቶች ዘግበውታል حادثን حያ ማለት አፍዓ ማለት ነው ወይም እባብ ማለት ነው ቧንፌ ምናምን ብዙ ናቸው አይነታቸው ሐየት የምትለው ታልሸት ሐያ للذكر والانثى ነው ለወንዱ እባብ ለሴቷም እባብ ሐያ ትባላለች ይላል ብዙ ጊዜ ሐያ ቺ ሐዋ መጨረሻው ታዋ የምትመጣው ለጾታ መለያ ነበር ብዙ ጊዜ አሁን ዘውጅና ዘውጃ ለምሳሌ ዘውጅ ካል አረበኛው ለወንድም ለሴት ይባላል ግን ውርሻ ላይ ያስቸግራቸውና ባልዮ ሞተ ሴትየዋ ሞተ እያሉ ሲያዋርሱ ዘውጅ የሚለው ለሁለቱም ትርጉም ሆነባቸውና ተቸገሩ ስለዚህ ፋሪቃ የሚለይ ብለው ታጨምሩባት ለብዙ ቦታ ከዳሽ ለምሳሌ ዷሪብ ለወንዱ ዷሪብ ካል ለሴቷ ዷሪባህ ነው የምንለው ለወንዱ ቃኢል ካል ተናጋሪ ካል ለሴቷ ቃኢላህ ነው የምንለው እንዴ ያለ ይቀጥላል ብዙ ቦታ ላይ እዚህ ቦታ ላይ ግን ሀያ የምትለው ሴት ባብ ለማት ብቻ እንዳይመስልህ ነው የሚለው ታይቱ ሴትነት ለመጠቆም ሳይሆን ለጾታ ሳይሆን ለወንድም ትገባለች ዝቦት ሀይድ ላይ እንደተነጋገር ነው ማለት ነው امرአቱን حائض ትባላለች حائضህ ማለት አያስፈልግም ለምን ወራ ባሚያው ሴት ብቻ ስለሆነ እዛ ላይ ፋሪቅ አይፈልግም ማለት ብያለሁ ባለፈው እነዚህ ሀያ የምትለው ለሁለቱም ነው ነው እባብና ግንጤ እባብ አይነቱ ብዙ ነው እንግዲህ ባንፌ ምናምን ማለት ይተዋል ብዙ ስም አለው ሁሉም ቢሆን ያው መርዛማ ነገር ስለሆነና ከበላ ከነደፈ አስቸጋሪ ስለሆነ መገደል አለበት ሶላት ውስጥ ቢሆንም ሶላት ሊበላሽናል አይበላሽ እሱን ለመግደል ቂብላን ለቀን የሚያታገለን ከሆነ ሶላቱ ቢቆረጥም ግደሉ ማለት ነው ራሳችን አትረፉ ማለት ነው ቂብላን ሳንለቅ አንድ ጊዜ ብቻ አሳርፈንበት የሚሞት ከሆነ ሶላቱ አይበላሽም ማለት ነው استحباب قتل الحيه والعقرب عقرب ያው ግንጥ ነው ሶላት ውስጥ እንኳን ቢሆን ይገደላሉ እቅቱሉ አስወደ ነጭ ባብ የለም ጥቁር ብቻ ነው ግንጥና ባብ ያለው የምታውቁት ሌላስ ቢሆን አሁን ይሄን ሐዲስ ቀርታችሁ አይ ጥቁር ባብ ነው ግደሉ የተባለ ነው እንጂ ነጭ እኮ ግደሉ አልተባለም ብለን ልንተው ነው ወይስ ልንገለው ነው ይገደላል አብዛኝ ባብ ጥቁር ስለሆነ ነው እንጂ ይሄን ያሉት ነጭ ቢሆን ዝንጉርጉር ቢሆን እንዲያገሉት ለማለት አይደለም ይሄን ነው የሚተው ለማዎች ولو لم يكون اسودين فان هذه صفه غالبه አብዛኝ ጥቁር ስለሆነ ነው ጥቁር ያሉበት ነው ሌላው እባቡ መግደሉ ሐረካ ቀሊላ መህሙዳ ትንሽ የሆነች እንቅስቃሴ ያቺው መሽሩዕ ከሆነች ይቻላል ካልነው ይገባል ይሄም فلا تبطل الصلاه ولا قصها ሶላቱ አይበላሽም አይጎልም ማጅሩ ወለው ለም ተኩን من مصلحه الصلاه ባመግደል ከሶላት ጋር የሚያገናኘው ነገር የለም ቢሆንም ግደሉ ተብሏልና ይሄ መሽሩዕ ነው ማለት ነው ሌላው ከእንስሳት እንዲሁ ዝም ብለን እንደው እንስሳ መግደል አይቻልም ነገር ግን ለርተሰቡም ሆነ ለራስ ሰውየው ችግር ያመጣሉ የሚባሉ ከሆነ መገደል አለባቸው ሶላት ውስጥ ሆነ ከሶላት ውስጥ ውጭም ሆነ ማለት ነው ያውላ ላ ፈዋሲቀ አምስት አመፀኞችን እንግዲያሉ ብለው ከዛ ማከራ አሉ እንግዲህ ነባብ ናቸው ሶላት ውስጥ አንዳንድ አውሬዎች አስቸግረው እነሱን ለመግደል የምናደርገው እንቅስቃሴ ይቻላል ችግር የለውም ነው የሚያምነው ጥቁር ያለበት አንደኛው ያብዛኝ ባቦች ከለር ከመሆኑም ጋር ይላል ተንኮላቸውም የነሱ ነው ይላል የጥቁር ባብ ከባድ ስለሆነም ጭምር ነው እነሱ እንዳለቁ ለማለት ዋናት የተጠቀሙት እንጂ ያው አዛ ያለው የመረበሽ ባህሪ ያለው ነገር ሁሉ ሊገደል ይገባዋል ሰዓታችን በቀና መሰለኝ ባመጣል የሚቀጥለው ከባብ እንነሳ